وقال البخاري وها صح شيء في هذا الباب በጣም ሰውና አصح ነው ብለዋል ይሄን ሐዲስ ፉቃዎች ናቸው እንደዛ ፉቃዎች የሌላን ሰው የህፃን ልጅ እንኳን ቢሆን ራሱ መንካት አይቻልም አይበቃም ነው ኢማም ሻፊዒ አዎ ምን ሐይስ ልህቲያጥ መተው ነው አለመንካት ነው ምን ሐይስ ልህቲያጥ አለመንካት ነው ከነካ ግን በፍላጎት ነው የነካሁት ወይስ ድንገት ነው የነካሁት በፍላጎት ከነካው ማድረግ ነው የሚሻለው ውስጥ በፍላጎት ከነካው ያለ ፍላጎት ከሆነ ችግር የለም። ሻወር ስትወስድ በፍላጎት አልነካውም። ለማጠብ ምን የሆነ ፍላጎት وعن عائشة رضي الله تعالى عنها أن رسول الله صلى الله عليه وسلم قال يا الله ملاكتኛ እንዲህ ይላል من أصابه قيء ትውካት ያጋጠመው ሰው ትላለች ነብዩ አለይሂ ሰላቱ ወሰላም ብለዋል እያለች ነው መን አሳበሁ ቀይኡን ሱካት ያጋጠመው ሰው አው ሩዓቱን ወይ ነስር ያጋጠመው ሰው አው ቀለቱን ወይ ደግሞ ቅርሻት የሚሉትን ቅርሸት ነው ማግሳት ቅርሻት ቅርሻት ማለት ነው። እሱ ያጋጠመው አው መዝዩን ወይ መዝይ የወጣው ሰው ፈሊንፈሪድ ይውጣና ይሂድና ይወገድና ፈሊተወባ ውዱእ ያድርግ ብለዋል ነብዩ አለይሂ ሰላቱ ወሰላም ثم ثم ليبني على صلاته ከዛ በሶላቱ ላይ የቀረውን ረክዓ ይሙላ ወሆ ፊ ዛሊክ ውዱ በሚያደርግበት ጊዜ ላየተከለም ምንም ንግግር እንዳይናገር ብለዋል ነብዩ አለይሂ ሰላቱ ወሰላም ሄዶ ውዱ አድርጎ ይመጣል ሁለት ረካ ሰግዶት ከሆነ የቀረችዋን ሁለት ረካ ዝም ብሎ ይሙላ ነው አዲስ ኢህራም የለም ላኪን አኢማዎች ሁሉም ضعيف አድርገውታል አኢማዎች ሁሉም አልተቀበሉትም ለምሳሌ ሁሉም አኢማዎች አልተቀበሉትም ማለት في قول ኢማም አህመድ መሙላት ይችላል የሚል አላቸው መሙላት ይችላል ባይሆን ወሬ እንዳያወራ ግማሾች ቂብላ እንዳይለቀኝ ይላሉ ወደ ኋላ ይሄድና ውሃ ካገኘ እዛ አካባቢ ሄዶ አድርጎ መጥቶ መቆም ወይንም ደግሞ የቀረውን ሁለት ረካ መሙላት አለበት ይላል لكن هذا ضعيف በጣም ضعيف حديث ነው በጣም ضعيف ነው ወለብኒ ያለው ነው ضعيف ወለብኒ ያለው በጣም ضعيف ነው ወለብኒ አላ ሶላቲ በሶላቱ ላይ ይሙላ ነው የሚለው ሶላቱ እንደገና ይጀምር የሚለው ለምን ሌላ አሰህ ሆነ ሐዲስ ጋር ፈለንሰር ثم يتوضا وليعيد الصلاه የሚላል ሶላቱን ይድገም የሚላል ይሄ ወሌብኒ ነው የቀረውን ያሟላ ነው ወሌብኒ ያንኛው ደግሞ ሶሒህ አቡ ዳውድ ላይ የተዘገበ በጣም ሰው የሆነ ሐዲስ ነው ወሊዩዒድ ሶላተ ሶላቱን ይድገም ነው የሚለው ከመጀመሪያ ይጀምር ያንኛው ሙቀደም ነው አላ ሀበት ضعيف ይሄ ضعيف ነው ሁለቱ ሳይድ ሆነ ወደ ጀምዕ እንሄድ ነበር ضعيف ነው ያንኛው በጣም ሰሒህ ነው አይገናኝም ግን እማንግም ያንኛውን እናስቀድማለን ማለት ነው በጣም ሰሒህ ለማንኛውም ሱካት ያጋጠመው ሰው ውዱ ይበላሻል እያሉ ነው። አው ሩዓት ነስርም እንደዚሁ ያጋጠመው፣ አው ቀለስም ቅርሳትም ያጋጠመው፣ አው መዝይም መዝይ የሚወጣው ሰው ምን ያድርግ? ፈለንፈር ከሶላቱ ይውጣና ተወባ ውዱ አድርጎ ይምጣ እያሉ ነው። ውዱ ያበላሻሉ እነዚህ ነው። መዝይ ውዱ ማበላሸቱ ኢጅማዕ አለበት። ኢጅማዕ ዑለማ አለ። በዑለማዎች ስምምነት ውዱ ያበላሻል መዝይ የሚባለው ጠይቅ ሩዓት ቀለስ የሚባለው ግን ኢጅማዕ የለበትም። እክትላፍ ዑለማ አለበት። ውዱ ያበላሻል አያበላሽም። ለኢማም አቡ ሐኒፋ ያበላሻል ነው ደም ትንሽ ከወጣው ከነሰረ ውዱ ይበላሻል ነው። ግን አያበላሽም የሚለው ምን መሰለህ ኹሩጅ ምን ውዱ ታደርግ ከሆነ እንጂ የለም ውዱ አይበላሽበትም። ሰውየው ሰላት ሲያነጋጥ ሊያቀረሽ ወይንም ደግሞ ነስር ቢመጣበት ከፈለገ እንትን መጠቀም ይችላል። ሶፍቱን ተጠቅሞ መስገድ ይችላል። ነስር ቢመጣበት አይ ኡላይ አለ እያሳነኝ ሩዓት ነጃስ አይደለም፣ ቀለስም ቅርሻትም ነጃስ አይደለም። ከውስጥ ከነዒዳ ነው። ثم يبني ከዛ ይሙላ አላ ሶላቲ በሶላቱ ላይ ይሙላ ወሆ ፊ ذلك لا يتكلم ባይሆኑ ዱ ሲያደርግ እንዳይናገር ብለዋል እንዳይናገር ብለዋል والحديث ضعيف مرسل ومعارض للاحاديث الصحيحه فلا تقوم به حجه ሐዲሱ ሙርሰል ነው በጣም ضعيف ነው ሶሒህ ሆኖ ሐዲሶች ጋር ስለሚቃረን ለሁጃ አይሆንም ብለዋል ይሄን ሐዲስ የተወሰኑ ሰዎች ቀይ ውዱ ያበላሻል ብለዋል፣ ቀለስም ያበላሻል ብለዋል፣ ሩዓትም ያበላሻል ብለዋል እና አቡ ሐኒፋን ይመስል ብያቸዋለሁ። ወቃለ ቢሂ ጀማዓ ወለም የቁል ቢሂ አኸሩ የተወሰኑ ጀማዓዎች ውዱ ይበላሻል ብለዋል፣ የተወሰኑ ደግሞ አላሉ። ዋናው አያበላሽም፣ ችግር የለም ይሄ አይበላሽም። ነብይ ግን ያበላሻል። ተባባናል። ዋና የፈለግነው ثم يبني على صلاته ያለው አይደለም። የተፈለገው ውዱ ያበላሻል ወይ ቀይ ነው፣ አያበላሽም። ሩዓት ያበላሻል ወይ አያበላሽም። ነብይ ያበላሻል? አዎ በኢጅማዕ ያበላሻል። ኢጅማዕ አልዑለማ ثم يبني على صلاة የሚለውን ሶላቱን መሙላትን ያለበት መድገም ነው ያለበት አዲስ ነው መነሳት ያለበት ከመጀመሪያው ማለት ነው። አልገባችሁም? وعن جابر بن سمورة كجابر بن سمورة يتزجب حادث صحابي مشهور تواجد صحابي جنة جابر بن سمورة ابن أختي سعد بن أبي وقاص نزل الكوفة يا سعد بن أبي وقاص هت ልጅ نزل الكوفة ኩፋ ላይ ነው የኖረው እዛው ቤቱን ሰርቶ ሲኖ እዛው ነው የቆየው በሰባ አራት ዓመተ ሂጅራ ነው የሞተው ወይ በስልሳ ስድስት የሚል አለ ይሄ ማለት جابر بن سمورة رضي الله تعالى عنه أن رجلا سأل النبي صلى الله عليه وسلم نبي متأنا عند صوت أيكاكو أتوضأ من لحوم الغنم على شيء የፍየል ስጋ በልቼ ውዱእ ላድርግን አላቸው። ቃለ ቃለ ኢብን ሹታ ከፈለክ አድርግ ቃለ አተወበኡ ምን ልሑሚል ኢብል የግመል ስጋስ በልቼ ውዱእ ላድርግን አላቸው። ቃለ ነዓም እንደታ አሉ። አዎ አድርጋለሁ። አخرجه ሙስሊም ሙስሊም ሐዲስን ዘግቦታል። የሐዲስን ደረጃ እናይም፣ ምክንያቱም ሙስሊም ነው ሐዲስ ሰው ነው ሙስሊም ስለዘገቡት ነው። በጣም ሰው ነው። እና ነብዩ አለይሂ ሰላቱ ወሰላም ሲጠይቃቸው የፍየል ስጋ በልቼ ውዱእ አድርግ አላቸው። ይሸታ ከፈለክ አድርግ አድርግ ማለት የለም ማድረጉ ሱና ነው ምንድነው የሚባለው ነገር የለም ከፈለክ አድርግ ምን ይከለከላል አይከለከልም ለማለት ነው እንጂ እንደውም ሱና ነው ለማለትም አይደለም ይሸታ ከፈለክ አድርግ አሉት ከፈለክ አድርግ አሉት እሺ አተወደኡ ምን ልሑም ልኢብል የግመል ስጋ ለልቸት ውዱ አድርግ አላቸው አለ ነአም አዎ አለ ይሄ ይደረጋል ያበላሻሉ አያበላሽም የዑለማዎች የራሱ የሆነ እንትን አላቸው ኺላፍ አላቸው ያበላሻል ያለውን የያዙም አሉ አያበላሽም ያለውንም የያዙ አሉ ግን ለማንኛውም የግመል ስጋ ተበልቶ ምን መደረግ አለበት? ውዱ መደረግ አለበት። አውላ ዋጅብ ነው የሚለውን ነው ብዙዎች የሚቀበሉ። አዎ የግመል ስጋ ተበልቶ ወተቷን ጠጥቶ የለም ወተትና ስጋ አይገናኝም። ልቁመል ኢሂ ነው የተባለው እንጂ ለበነል ኢብል አልተባለም። ከወተት አይደመርም ነው። ለምን የገነም ስጋ ተበልቶ ውዱ ውዱ አይደረግም። የግመል ስጋ ተበልቶ ግን ለምን ውዱ ይደረጋል? ይቺ ህክም አለ ብለዋል ነብዩ አለይሂ ሰላቱ ወሰለም የሚነል ጅን ብለዋል ከጅን ነው የተፈጠረችው ወይም ጅን ውስጡ አለ ብለዋል ምን ላይ ማለት ነው እግመል ላይ የግሊቡ አለይሃ ቁወቱን ሸይጣንያ የሰይጣን ኃይል ውስጡ አለ የእሷን ስጋ ስትበላ ውስጥ የሰይጣን ኃይል ይቀላቀላል አልሙተገቢ ከልጋቢ የሚቀለበው አካል እንደቀለቡ ነው የሚሆኑ ስለዚህ የሰይጣንን ጥዋ ደግሞ የሚያደክመው ምንድነው? አልውዱ ውዱ። ስለዚህ ውዱ ማድረግ አለበት የተባለው ከዚህ የተነሳ ነው ተብሏል። አንድ ቂስ አለች የሚያወራ አይደል? የሆነ ውሸት ከሰሃቦች ውስጥ አንዱ የሆነ ውዱ ፈቶ ላለማሳፈር ብለው ሁላችሁም የግመል ስጋ የበላ ሁሉ ውዱ ያድርጋሉ። በዛ አጋጣሚ እሱ ውዱ አደረገ። ምን ነገር ይባላል? ይሄ ነው ያ የለም ቁወተን ሸይጣንያ አለባት ይላል። ይሄ ሐዲስ አለ። ቁወተን ሸይጣንያ ኢለቱን ነግረውና ግመል የሚጠብቁ ሰዎች አንደኛ ተከበሩ፣ ኩራት አለባት ይላል። ግመል የሚጠብቁ ሰዎች በጣም ደረቆች ናቸው የሚለው ፍየል የሚጠብቅና ግመል እንትን በግ የሚጠብቅ ግን የዋህ ነው። በጣም ጡመኢና እርጋታ ያለው ለዚህ ነው ማን ነብይን ላው ገነም አንድ ነብይ የተላከ ነብይ የለም። ሁሉም ፍየል እረኛ ነበር። ጠባቂዎቹ ገጠር ልጆች ናቸው። የጠሬ ብለን እንዳታበይ قال نعم أخرجه مسلم وعن أبي هريرة رضي الله تعالى عنه قال قال, قال النبي صلى الله عليه وسلم ሌላ ቦታ እንደ ሐዲስ አለ من من أكل الذي مسته النار እሳት የነካውን የበላ ውዱ ያድርግ የሚላል እሱን ትተውታል ብያችሁ ነበር ትተዋል ብለዋል ነብዩ አለይሂ ሰላቱ ወሰላም ራሳቸው አስተውታል ቀርቷል የለም عن ابي هريره رضي الله تعالى عنه قال قال رسول الله صلى الله عليه وسلم قال النبي صلى الله عليه وسلم يا الله ملاك تنيالو መንገተለ መይተን የሞተን አካል ያጠበ ሰው ፈሊግተስል ይታጠብ ብለዋል። ወመን ሐመለሁ የተሸከመው ፈሊተወበእ ውዱእ ያድርግ ብለዋል ነብዩ አለይሂ ሰላቱ ወሰላም እያሉ ሐዲሱ መውቁፍ ነው ይላሉ። አቡ ሁረይራ ላይ ያለ ነው። አቡ ሁረይራ ላይ የቀረ ነው። ወይም ሐዲሱ መውቁፍ ሸውካንይ መውቁፍ ነው ብለዋል። ሌሎቹ ዑለማዎችም ሐዲሱ መውቁፍ ነው ብለዋል። ወላኪን ሰነዱ በጣም ሰሂህ ነው፣ ተቀባይነት አለው። ግን ያድርግ መን ገሰለ መይተንና መይተን ይለያያል። መን መይተን የሞተን አካል ያጠበ፣ መይት ማለት ደግሞ ሟች ማለት ነው። ሞትን የሚቀበል ማለት ነው። ለምሳሌ እነከ መይቱን ወኢነሁም መይቱን ነብይ ሳይሞቱ ነው ይሄ ቃል የመጣው። እነከ መይቱን ወኢነሁም መይቱን አንተም ሟች ነህ እነሱም ሟች ናቸው ይላል። ሟች ማለት ነው መይት የተሽግል ያኢ ከሆነ መይት ከሆነ ግን አሁን የሞተ አካል መን መይተን የሞተን አካል ጀናዛን ያጠበ ገላውን ይታጠብ ይላል። ወመን ሐመለሁ ተሸክሞ ወደ መቃብር የወሰደው ደግሞ ስለተወዷ ውዱ ያድርግ የሚል ውዱ አድርግ የሚለው በጣም እንትን ነው፣ የለም ጭራሽ ተቀባይነት የለውም። ጀናዛን ያጠበ ይታጠብ የሚለው ብታደርግ ጥሩ ነው። ወላኪን እጅህን መታጠብ ይበቃል ነው ያለው። ሌላ ሐዲስ ስላለ እጃችን መታጠብ ይበቃቸዋል ብለዋል ነብዩ አለይሂ ሰላቱ ወሰላም። በይሐቂ ያን ኢብኑ አባስ ነብዩ ሰለላሁ ዐለይሂ ወሰለም ቃል ለይሰ አለይኩም እንዲህ ብለው የተናገሩት ሐዲስ አለ። ኢብኑ አባስ የዘገቡት ሐዲስ ለይሰ አለይኩም በእናንተ ላይ የለም ከገስል መይትኩም መይታችሁን ስታጥቡ የለባችሁም ጉስሉን ገላ ትጥበት የለባችሁም የሚል ሌላ ሐዲስ አለ። ኢዛ ገሰልቱሙ ጀናዛ ስታጡ ካጠባችሁ በኋላ ገላ ትጥበት የሚባለው ነገር የለባችሁም። እነመይተኩም መይተኩም እነ ንጹህ ነው። የሞተው ጀናዛ ንጹህ ነው። እለይሰ ቢመጅት ነጃሳ አይደለም። አንድ ሰው ሲሞት ነጃሳ አይሆንም። ፈሐስብኩም አንተክሲሉ አይዲኩም እጃችሁን ብቻ ታጠቡ ይበቃችኋል። ጀናዛ ያጠባችሁበትን እንደዘገነናችሁና የሆነ እንትን እንዳይላችሁ ዝም ብላችሁ እጃችሁን ብታጣጠቡ እንጂ ገና ቅጥበት የለም ብለዋል። ይህንኛው ሰው ሀዲስ ነው ከዛንኛው ማለት ነው። ስለዚህ መታጠብ ዋጅብ ነው የሚለው ወይንም መታጠብ አለበት የሚለውን አይቀበሉትም። አخرجه አህመድ ወነሳኢ አህመድና ነሳኢ ዘግቦታል። እነዚ ወሐሰነ وقال አህመድ لا يصح شيء في هذا الباب በዚህ ምንም ነገር የሚረጋገጥ ነገር የለም ሰሂህ አይደለም መቅቡል አይሆንም ብለዋል ኢማሙ አህመድ ሾካኒ ግን ቡኻሪም መውቁፍ ነው ነው የሚለው ሸውካኒ ግን መውቁፍ ነው ነው የሚለው ገብታችኋል ያጠባችሁት መይት ጧሃራ መይትን አጥባችሁ ገላ ትጥበት የሚባል ነገር የለባችሁም እጃችሁን ብቻ ታጠቡ ነው የተሸከሙትን እንደዚህ እጅን ብቻ ነው መታጠብ ያለበት ተሸክሞ የሄደው እንጨቱን የያዘበትን ወይም የጀናዛ ልብስ ሲነካ እጅ ደስ አይልህም በቃ ለዛ ነው በሳሙና የሚታጠብ በምን የሚታጠብ እጁን መታጠብ ይበቃዋል። በቃ ለሱ የሆነ እንትን ነገር እንዳይኖረው ቀልቡ የሆነ ነገር እንዳይኖር እንጂ ገላ መታጠብ አለበት፣ ውዱ ማድረግ አለበት የለም። ታች ነው አሞ ቁስ ነው ሐዲሱ ዳይስ እዚህኛው ሐዲስ ጋር በጣም ስለሆነ ሐዲስ ጋር ይካለ وعن عبد الله بن ابي بكر رضي الله تعالى عنهما ان في الكتاب الذي كتبه رسول الله صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰላም ጻፉት ደብዳቤ ውስጥ የመይትን ቀረ ምንድነው መይት ነው የሚለው ችግር የለም መይት ብለህ ቀረው መይትን ብለህ ቀረው عن ابي بكرة عن ابي بكر رضي الله تعالى عنهما عن عبد الله بن ابي بكر يا عبد الله يا ابو بكر الابن يا عائشة عنده وعن عبد الله بن ابي بكر رضي الله تعالى عنهما الذي ነው عنهما ያለ አባቱ ምስሉ ሰሃቢ ናቸው أن في الكتاب الذي በዛ ደብዳቤ ውስጥ ከተበሁ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ እጻፉት ደብዳቤ ውስጥ ለአምር ብን ሐዝም ለአምረ እብኑ ሐዝም እጻፉት ደብዳቤ ውስጥ ይህን ሰሐቢ ነብዩ አለይሂ ሰላቱ ወሰላም ነጅራን ወደሚባለው አካባቢ አስይዘው ልከውት ነበር። ነጅራን በባህራይን ምናምን አካባቢ ማለት ነው። ወደ ነጅራን አካባቢ ደብዳቤ አስይዘው ይህንን አስተምራቸው ብለው ነብዩ አለይሂ ሰላቱ ወሰላም አምር ብኑ ሐዝምን ልከውት ነበር። ሊፈቅሂሁም ኡሙረ ዲንህም ስለ ዲናቸው እንዳስተምር ወደ ነጅራን ሰዎች ነብዩ ልከውት ነበር። ሲል ኪታብ እዛ ደብዳቤ ውስጥ አለዚ ከተባው ረሱላህ ሰለላሁ ዐለይሂ ወሰለም ነብዩ ጻፉት ኪታብ ውስጥ ለአምር ብን ሐዝም ለአምር ብን ሐዝም መጻፉት ደብዳቤ ውስጥ እንዲህ የሚል መልእክት አለ። ምን አላ የመሰል ቁርአነ ቁርአንን እንዳይነካ እላ ጣሂሩን ንጹህ ሰው እንጂ እንዳይነካው አደራህን አምር ብለውታል ነብዩ አለይሂ ሰላቱ ወሰላም። ላ የመሰል ቁርአን ቁርአንን እንዳይነካ ኢላ ጣሂሩን ንጹህ የሆነ ሰው እንጂ ብለዋል ነብዩ አለይሂ ሰላቱ ወሰላም። ጣሂር ማለት እዚህ ቦታ ላይ ምንድን ነው? ጣሂር ውዱእ ያለው ጣሂር ጀናባ ያልሆነ ጣሂር ሙስሊም የሆነ ጣሂር ሰውነቱ ያልተነጀሰ አራት ማዕና ይቀበላል። ስለዚህ ነው ውዱ ያለው ይንካ፣ ውዱ የሌለው አይንካ የሚለው ላይ የሆነ ጠበቅ ያለ ነገር ውሳኔ አያስተላልፉም፣ ይፈራሉ። ወላኪን ለቁርአን ክብር ውዱ አድርጎ እንጂ ማንም መንካት የለበትም ቁርአን ቁርአንን ማለት ነው። እንጂ ደሊሉ ካሚል አይሆን ጧሂር እንጂ ንጹህ የሆነ አካል እንጂ ቁርአንን እንዳይነካ አንተ አምር አደራህን ብለው ደብዳቤ ውስጥ ጽፈዋል። ይሄን አደራ ጧሂር እንጂ እንዳይነካው ምን ማለታቸው ነው? ነብዩ አለይሂ ሰላቱ ወሰላም ጧሂር ማለት ሙስሊም እንጂ እንዳይነካው ማለታቸው ሊሆን ይችላል። ለምን እነል ሙሽሪኪነ ነጀሱን የሚላል አይደል? ነጀሱን ሙእሚን ደግሞ ኢዕቲቃዳቸው እነሱ ነጃሳ ነው። ሙእሚን ደግሞ የሙሽሪክ ተቃራኒ ስለሆነ طاهر ማለት أي مؤمن ማለት ነው ብሎ ፈስረዋል። ይቀበላል ይህንን ማለት أي طاهر ማለት ንጹህ የሆነ ሰው ነጃሳ ያልነካው ይህንን ይቀበላል። طاهر የሆነ ማለት ውዱ ያለው ይህንንም ይቀበላል። طاهر ማለት جنب ያልሆነ ይህንንም ይቀበላል። ነብዩ አለይሂ ሰላቱ ወሰለም እነል ሙእሚኑ ላ የንጅስ ብለዋል። አቡ ሁረይራ አንድ ቀን ነብዩን عليه الصلاة والسلام መዲና መንገድ ላይ ልክ ከርቀት ሲመጡ አየኋቸው ፊት ለፊቴ። እኔ ጀናባ ስለነበርኩኝ በጎን ስልክ እየጠፋሁና ገላይን ታጥቤ መጣሁ። የት ሄደህ ነው አቡ ሁረይራ አሉኝ። አይ ነጃሳ ሁኜ እኮ እርስዎን ለመቅረብ ሰርቼ ሻወር ለመውሰድ ይቼ ነው። ምን እህቲላሙን እና ታዲያ አልሙእሚኑ ላይ ይስአሉ። ስለዚህ ጀናባ ወደ ነጃሳነት አድርገው የሚጠቀሙበት አለ ማለት ነው። ሉቃ አራቱንም ይቀበላል። አራቱንም ስለሚቀበል የቱንም እንሰብ ለጥንቃቄ ለአውላው የትኛውን መቀበል አለብን? ውዱ የሌለው ቁርአንን አይንካ የሚለው እንቀበላለን። ውዱ የሌለው ሰው ግን ቁርአንን ቢነካ ሐራም ሰርቷል ማለት አይደለም። ሐራም ሰርቷል ማለት አይደለም። ለእህቲያቱ ይህን ሁሉ እህትማል ስለሚቀበል ነው። አይ የቁርአን አሁንም እኮ እብኑ ከሲርም ትይዘዋል፣ ችግር የለም። ቁርአን ከነተፍሲሩ መያዝ እኮ ያለ ውዱእ ትችላለህ። ምን ታታለህ? በጀናባም ሆነ ራሱ ማለት ትችላለህ። ምንም አይደለም። ቁርአንና ተፍሲሩ ለዚህ ጽሁፉ አንድ ላይ ከሆነ ትልቅ ኪታብ ውስጥ ቁርአን ያለው ችግር የለም። ቁርአን ብቻ ነው የሚከለከለው ንጹህ ቁርአን ጀናባ ባሆነ ለዚክር ከሆነ ይቻላል። ተፍሲሩን ለመቅራት ከሆነ ቁርአኑን ራሱ መቅራት ይቻላል። ተፍሲሩን ለመቅራት ይቻላል። ቁርአን ለመቅራት ሳይሆን ተፍሲሩን ለመቅራት ልጨርስላችሁ መሰለኝ እ ይኸው መጣ መሰለኝ እናገናኘው እሱ ጋር ቆይ አላ የመሰል ቁርአን ቁርአንን እንዳይነካ እላ ጧሂር ንጹህ የሆነ ሰው እንጂ አሉ። ጧሂር ያለው አራት معنى እንዳለው ያዙ። በቃ ይህ ኢኽቲላፍ ዑለማ ያመጣው ይሄ ነው። ውዱ የሌለው ለማለት direct አንተ የምትሰጠው ትርጉም የለም፣ መረጃ የለም። ጧሂር ማለት مؤمن መሆን አለበት ለማለት ይቻላል። ጧሂር ማለት ውዱእ ያለው፣ ጧሂር ማለት ጀናባ ያልሆነ፣ ጧሂር ማለት ያልተነጀሰ ሰውነት ያለው ሁሉንም ይቀበላል። ስለዚህ ነው አንድ የሆነ እንትን ወጥ የሆነ እንትን ነገር ያጡ رواه مالك ማሊክ ዘግበውታል። ሙርሰለን ሐዲሱ مرسل ነው። ወሰለሁ ነሳይ ነሳይ ግን እንትን ብለውታል፣ ቀጥለው ነግረውታል፣ ተናግረውታል። ሐዲሱን ዘግበውታል ማለት ሙርሰል ማለት አንድ ሰው ወይ ሁለት ሰሃባ ከሰሃባ በታች ታቢዒዎች ወይም ታቢዓት ታቢዎች የወደቀ ሙርሰል ይባላል። አንድ ሰው የሆነ ቦታ ላይ ከወደቀ እሱም ይላል። ወሰለሁ ነሳይ ወብኑ ሕባን ነሳይ ሐዲሱን ቀጥለውታል። እብነ ሒባንም እንደዚሁ ወሆ መዕሉል ሐዲሱ በሽተኛ ነው፣ ሙርሰል ሆኖ ማለት ነው። በሙርሰልነት በሽተኛ ነው። وعن عائشة رضي الله تعالى عنها قالت ትላለች ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰላም ነበሩ የዝኩሩላህ አላህን አላህን ይዘክሩ ነበር አላ ኩሊ አህያኒ በማንኛውም ባህሪያቸው ሆነው አላህን ይዘክሩ ነበር አላህን ከመዝከር ውስጥ ደግሞ ምን ይመደባል ቁርአን ይመደባል እና ውዱ ማድረግ አያስፈልግም ቁርአንን ለመቅራት እኔም ይሄንን ነው رواه مسلم وعلقه البخاري شيخ البخاري معلق አድርገው ከአይሻ ብለው ነብዩ ጋር ሲያደርሱ ዘግበው ዋና የቁርአኑ ልጨርስላችሁ መሰለኝ ላ የመሱ ኢላ المطهرون የሚላለ እቺ የቁርአን አያለች ላ የመሱ ኢላ المطهرون የሚለውን እንዴት እንፈስረው ሲሉ ላ የመሱ አይነኩትም በሚሮ የሚመለሰው ለውሐል መሕፉዝ ላይ ነው ተብሏል ለውሐል መሕፉዝ ላይ ነው ጣሂሮች ንጹሆች እንጂ አይነኩትም። ከመላእክት ውጭ እዛ የሚቀርብ የለም፣ ማንም የለም ነው ላይመስለን መጽሐፍ ወይም ቁርአን ነው እንበል። ላየመሱ ክልከላ ሊሆን ይችላል፣ ላየመሱ ኢኽባር ሊሆን ይችላል፣ ሁለቱንም ሊሆን ይችላል። ንጹሆች እንጂ አይነኩትም ይላል። ላየመሱ አይነኩትም ቁርአንን ኢለል ሙጠሃሩን ንጹሃኖች እንጂ መንካት አይፈቀድላቸውም። አይንኩ ክልከላ ነው። ይህ ከሆነ ለቁርአን ነው። ይህ ከሆነ ለቁርአን ነህይ ከሆነ የሚገርመው ላሙ ላመነህይን ላመነህይን ይሆናል። ሁለቱም ይሆናል። ላመነህ ላየመሱ አይነካውም እኮ ይገርማቸዋል። አይነካው ይሄ ማለት አይንካው ማለት አይደለም። ክልከላና አላውቅም ማለት ይለያል አይደል? ላየመሱ አይነካውም ኢኽባር ነው ዘገባ ላየመሱ አይነካውም እለል ሙጧሃሩን ንጹሃኖች እንጂ አጠገቡ አይደርሱም አይነካውም ማለት ለውሐል መሕፉዝ ማለት ነው። ላየመሱ እንዳይነካው ክልከላ ነው። ይህንንም ይቀበላል። ኢለል ሙጠሃሩ ንጹሃኖች እንጂ እንዳይነኩት ማንን ነው? እሺ ንጹሃኖች የሚለው ላይ ራሱ ገና ከላፍ ይመጣል። ንጹሃን ማለት እነማን ናቸው? ካፊር እንዳይነካው ቁርአንን፣ ነጃሳ ሰው እንዳይነካው ቁርአን በነጃሳቸው፣ ጅኑብ የሆነ ሰው እንዳይነካው፣ ውዱእ የፈታ ሰው እንዳይነካው፣ ሁሉም ሙተጠሂር አለው። ከሽርክ የጸዳ ሙተጠሂር እንጂ እንዳይነካው ማለት ከጀናባ የጸዳ ከውዱ ማፍረስ የጸዳ ወይንም ከተለያየ ነገር ሊያስይዝ ይችላል። ስለዚህ መጨረሻ ላይ ምንድን ያደረጉት ዑለማዎች መነሻ ያደረጉት ለቁርአን ክብር ያለ ውዱ ቁርአንን አትንኩት። ቁርአን ክብር አለ። በቁርአን እንነሳለን በቁርአን ሀያል እንሆናለን። በቁርአን ሀሳባችን፣ ፍላጎታችን ሁሉ ይሳካል። በቁርአን ከአላህ ጋር እንገናኛለን። ቁርአን ሰንሰለታችን ነው። ስለዚህ የእኛን ሰንሰለት ደግሞ ንጹህ ሆነን መመልካት ያለብን። ስለዚህ ውዱእ አድርገን ለቁርአን ማንኛውም ዝግጁ ሁነን ንጹህ ቦታ በንጹህ ህግ በንጹህ ውዱ ብናደርገው ታዲያ አውላ ግን ውዱ የሌለ ሰው ሲነካ አንተ ሐራም ነው እንዳትል ደሊል የለም ዋዳ ይሄንም ደሊለን ቀጥዒ እና ማለት ማንም አይደርስም። ጂኖች ለምሳሌ ሙስተሪቀት ሰብዖች አይደርስም ይባል ሙስተሪቅ አስተምዕ የሚባሉት የሚሰርቁት ጂኖች አሉ አይደል? የመለካ ድምፅ ሰምቶ የሚመጡት እነሱ አይደርሱም። እነሱ እኮ ኩፋሮች ናቸው። ለጠንቋይ እየሰሩ አይደል? የጠንቋይ ካድሮች ናቸው። ችግር የለም ብለዋል ዑለማዎች ፈትዋ አድርገዋል። ሀይድ በሀይድ ያለች ሴት ሐፊዝ ከሆነች ህዝቧን እንዳትረሳ መቅራት ትችላለች። ወይ مدرس አስተማሪ ከሆነች ማስተማር ትችላለች። በሐይድ ሆነ ግን አላህ ሆኖ እንደዛ ማለት ነው። ይህንን ፈትዋ ሰጥተዋል ዑለማዎች ማለት المشقة تجلب التيسير የሚለው ሁላችሁ ማለት ነው። አሁንም አንተ ውዱ ለለበት ቦታ ከሆነ ቁርአን እዚህ ጠረጴዛ ላይ አስቀምጠው class አትሄድም። ውዱ ከፈታ ውዱ የሌለው ሰው ካለ ካፊር ከሚያነሳው ማን ማንሳት አለበት? ማንሳት አለበት። አንተ ዛሬ ላይ ተመሄድ የተለያየ ቦታ ላይ ያጋጥመናል ያለ ውዱ ቁርአንን ማለት ቁርአኑን ኪሳችን መያዝ ነው። መኪና ላይ እያለ ውዱ ልንፈታ እንችላለን። እንሸከማለን። የዛን ጊዜ ችግር የለም። ማዕሲያ አይደለም። ውዱ ማድረግ ከቻልን ግን ውዱ ማድረግ ማድረጉ አውላ ነው። ዑለማዎች ይህንን ያሉት አራቱም አኢማዎች አይቻልም ነው ያሉት። ቁርአን ያለ ውዱ መንካት አራቱም አኢማዎች ጅምሁር ዑለማ ቁርአን ያለ ውዱ መንካት አይቻልም ነው ያሉት ነው ያሉት። ወላኪን ደለለ ቀጥዕ አራቱም አኢማዎችም የላቸውም። ለዚህ ነው ይቻላል የሚሉ ሰዎች የተፈጠሩት። ደግሞም ይመስላል የሚነሱ አይቻልም ያሉት ከክብር አንጻር ነው። ወይንም ሙተጠሂር ማለት በውዱ ፈሰረውት ነው። ወይንም ኢላ ጣሂሩን ያለው በውዱ ፈሰረውት ነው። በውዱም በጀናባም በሽርክ በምንም ይፈሰራል። ደግሞ አራቱም አይመውስን አይቻልም ያለ ቁርአንን ያለ ውዱ መንካት አይፈቀድም ያለው አቤት አዎ ምንድነው ቁርአኑን እንዳይጫወትበት ነው ጽሁፉን ትቀራላችኋለህ፣ ታቀራችኋለህ እና ደግሞ አደጋ አይደርስበትም ወይንም ደግሞ መጥፎ ነገር አያደርስበትም ካልክ ልትሰጣቸው ትችላለህ። ግን ዑለማዎች ይህንን በጣም ይቃወሙታል። ብዙዎች ይቃወሙታል። ካፊር እጅ መግባት የለበትም ይጫወትበታል እያሉ ሀታ ጦር ሜዳ ስትሄዱ ቁርአን ካፊር ማርኮኝ ቁርአኔን እንትን ይለዋል የምትል ከሆነ ቅበረ ወይም አቃጥሎ ነው ይሰጣሉ። ተፍሲር ያለውን ግን ስጣቸው፣ ትርጉም ያለው ከተሰጠ ትርጉም ያለው መስጠት አላለ ተጓባ አራቱም አይማዎች ግን አልፈጠኑም ብያቸዋለሁ እነሱ አሁን ሙዝበሮች አይደሉም ህጻናቶቹ አዎ ችግር የለም እና ደግሞ እዛ ቦታ ላይ ውዱ አድርገህ የግድ መመላለስ ምናምን ነገር የለም። እንደዛ አይነት እኮ ሐረግ ችግር የሚፈጠርበት ቦታ ላይ እኮ ችግር የለም፣ ደሊል የለም። አሁን ዋናው ከተመቸን ውዱ ማድረግ አለብን የሚለው ነው ማየት ያለብን። እሺ ይበቃል። ሰላም አለይኩም